فيقول المصنف رحمه الله ولكن عليك بفهم آيتين من كتاب الله زمن ولكن نجرجن عليك أدراهن بأنت لاي يتطالى قديتانو من مارك بفهم آيتين من كتاب الله يا الله سبحانه وتعالى قلت تعيوش بمجنزب ما مجنزب على لبه يارون أولاهما عندنا قوله تعالى اللهم على تنو في سورة التوبة لا تعتذروا قد كفرتم بعد إيمانكم بنبي الله قد تنسوج مكنيات تدردرو كأمنسات شبوها لا كفرات شوها بلوم على تنو فإذا تحققت እርግጠኛ ከሆንክ ካረጋገጥክ አነ ባዕድ ሰሓበቲ ከሰሓቦች ውስጥ ከፊሎቹ አለዚነ ገዘው ሩም ሩምን የዘመቱ የሆኑት ተቡክ ናት مع رسول الله صلى الله عليه وسلم كرسول عليه الصلاة والسلام ሩሞች የዛ ጊዜ ነሳራዎች ናቸው ክርስቲያኖች ናቸው እነሱን ነበረ ረሱል ሰለላሁ ዐለይሂ ወሰለም ቀስደው ተቡክ ድረስ የሄዱት እነዚህ እንግዲህ ሩምን ከረሱሉ ጋር አለይሂ ሰላቱ ወሰላም የዘመቱ የሆኑ ሰሓቦች ከፈሩ ቢሰበቢ ከሊመቲን ቃሉሃ እንግዲህ ሰሃባ ነበሩ እነዚህ ሰዎች አይደለም ነገር ግን ከፈሩ ከፈሩ ቢሰበቢ ከሊመትን በአንዲት ቃል ሰበብ ቃሉሃ የተናገሩት የሆነ على وجه المزح በቀልድ እና ወላዒብ በጨዋታ መልክ በጨዋታና በቀልድ መልክ የተናገሩት የሆነው ቃል እንዳከፈራቸው ካረጋገጥክ ተበየነ ለክ ግልጽ ይሆንልሃል ይላል أن الذي يتكلم بالكفر የኩፍር ቃል የሚናገር ሰው አው ያዕመሉ ቢህ ወይም በኩፍር የሚሰራ ሰው ኩፍር ስራ የሚሰራ ኸውፈን ምን ነቅስ ማሊን ዱንያ ይቀንስብኛል፣ ገንዘብ ይጎልብኛል በማለት ማለትም ሰዎች የሆነ ነገር እያደረጉለት ይሆናል ወይ ደግሞ ያንን ነገር ማጣት አይፈልግ ወይ የሆነ ቦታ ደሞዝ እየተከፈለው ነው ያለው ይህንን የሽርክ ቃል የማይናገር ከሆነ የሽርክ ተግባር የማይተገብር ከሆነ ያሊቀርበት ነው። ለዛ ፈርቶ እንግዲህ ይህን የኩፍር ቃል ይናገራል። አቂስኒ ያ ረሱላላህ ሲል እዚህ ማለት የአላህ መልክተኛ እርዱኝ እያለ የመሰለ ይህ እንግዲህ ኩፍር ቃል ነው። የአላህ መልክተኛ እርዱኝ አይባልም፣ አላህ እርዳኝ ነው የሚባለው። አውጃሂል ወይም ደረጃው መቀነሱን ፈርቶ ደረጃ ይጓደልብኛል ብሎ እችን በመፍራት አው ሙዳራትን ሊአሐድ ወይ ደግሞ የሆነን አካል ከሱ ጋር ሙዳራ ለማድረግ ከእሱ ጋር ለመመሳሰልና እሱን የእሱን ውዴታ ፈልጎ የሚያደርገው መተሻሸት ማለት ነው። በዚህ የተነሳ የኩፍር ቃል የሚናገር ከሆነ ወይ የኩፍር ተግባር የሚተገብር ከሆነ አዕظሙ ሚመን የተከለሙ ቢከሊመትን የምዛሑ ቢሃ እንዲህ ያለው ሰው አዕظሙ የባሰበት ነው ሚመ እየተከለቡ ቢከሊመቲ የምዛሑ ቢሃ እየቀለደ የሆነችን ቃል ከሚናገረው ሰው የበለጠ የባሰ ነው ይሄ ይሄ ሆን ብሎ ነው እየተንቀሳቀሰ ያለ ያኛው እንኳ እኔ ከቀልብ አይደለም ልቀልድ ነው እያለ ነው አይደለም እንዴ ይሄኛው ደግሞ ሆን ብሎ ዱንያ ፈለጋ ዱንያ እንዳይቀርበት ብሎ የኩፍር ቃል ይናገራል ወይም የኩፍር ተግባር ይተገብራል ወይም ዱንያ እንዳይቀንስበት እንዳልነው ከስራ እንዳይባረር ፈርቶ ወይም ስልጣን እንዳያጣ ብሎ የመሳሰለ ወይ ከሆኑ ሰዎች ጋር የሆኑ ሀብታሞች ይኖራሉ ወይ ባለስልጣናት ይኖራሉ ከእነሱ ጋር መተሻሸት ፈልጎ የኩፍር ቃል ይናገራል የኩፍር ተግባር ይተገበራል ይሄ ከሆነ ይሄ የበለጠ እንደሚከፍር ከዛኛው ለቀልድ ብሎ ከሚናገረው ሰው የበለጠ ይሄኛው የበለጠ እንደሚከፍር ግልጽ ነው ለምን ያኛው ምን እያለ ስለሆነ ላ ቀድ ከፈርቱም ባዕደ ኢማኒኩም የተባሉ ሰዎች ምን እያሉ ነበር? ኧረ እኛ የቀልዳችንን ነው የምራችንን አይደለም ለጨዋታ ብለን ነው አለ። ይሄኛውስ ለዱንያ ብሎ ነው። ይሄ ደግሞ ኸውፍ ነቅስ ዱንያ የዱንያ መቀነስን ፈርቶ ነው ወይ የስልጣን ጉዳይ ነው ወይ ደግሞ ከሆነ ሰው ጋር መተሻሸት የመሳሰለም ይሄ ይብሳል ነው ለዚህ ብሎ የኩፍር ቃል መናገር ዱንያ እንዳይቀንስበት ብሎ የመሳሰለ ይሄ ይብሳል። ስለዚህ ምንም ይባል የለም ነው። ከዚህ በፊት ያሳለፍነው አንድ ነጥብ አለ። እኛ እኮ ሐቁ መቼ ጠፋን ይላል አንዳንዱ። ሐቁ መቼ ጠፋን? ግን ሰውን አሁን እንደዚህ ብንለው እስከ ዛሬ የት ሄዳችሁ ነበር ብሎ ቢያንቅንስ? <laughs> አንዳንዱ እኮ እንደዚህ ነው የሚለው ስንት ዓመት ሲያጨበጭብ ኖሯል አይደለ? ለቢድዓ አሁን ብነግረው ይሄ ሰው የት ነበራችሁ እስከ ዛሬ ስትበዘብዙን አልነበረም? እስከ ዛሬ ቁርአኑ አልነበረም? ሐዲሱ አልነበረም ይለናል። ስለዚህ አላህ እንግዲህ አንድ ቀን ያምጣላቸው ሐቅ የሚነግራቸው እኛ እስካለን ድረስ በዚሁ ነው የምንቀጥለው ይላል ማለት ነው። እያወቀው እያወቀው ሐቁን መግለጽ እያለበት በዚሁ በጥቅማጥቅም በመያዝ አንዳንዱ ስብሓንላህ አንዳንዱ ሰው እኮ ሐቅ ሲናገር አላህ ርዝቁን ከላይ የሚቆርጥበት ይመስለዋል። የመጨረሻ የመፍራቱ ሐቅ ሲናገር አላህ ርዝቁን የሚያጓድልበት ይመስለዋል። በዚህ የተነሳ ዝም ብሎ ካልሆኑ ሰዎች ጋር ሲያጨበጭብ እድሜውን፣ ጉልበቱን፣ እውቀቱን ይፈጃል ማለት ነው። እውቀቱንም አልጠቀመውም፣ እየተጠቀመበት አይደለም። ከሱ የበለጠ ጃሂሎች ናቸው ከላይ ሆነው እንዲህ አርግ ይሉታል። ያደርጋል። እንዲህ አርግ እንዲህ አርግ በቃ መጫወቻ ሆኖ የሚቀር በእውቀቱም አልተጠቀመ፣ አላህ በሰጠውም አቅል አልተጠቀመ። ዝም ብሎ እንደው ሳይረባ በስብሶ ይቀራል ማለት ነው። አልሙሂም ይሄ ለዱንያ ብሎ ወይ ለደረጃ ለስልጣን ብሎ ወይ ደግሞ ለሰዎች ጋር መተሻሸት እንዴት ከሰው ጋር መኖር እኮ አይቻልም እንደዚህ ሐቅ እየተናገሩ እያለ በዚህ አይነት ራስን ማታለል በጣም ክፉኛ ነው የሚጎዳው ሰውን፣ አደገኛ ነገር ነው። ይሄ ለቀልድ ብሎ የኩፍር ቃል ከሚናገሩ ሰዎች ይልቅ ዱንያ ፍለጋ ብለው ወይ ስልጣናቸውን ላለማጣት ብለው ሐቁን እያወቁት የኩፍር ቃል እየተናገሩ እና የኩፍርን ተግባር እየተገበሩ የሚቀጥሉ ሰዎች የባሰ ከባድ ነገር ነው ማለት ነው ከአላህ ዘንድ የሚጠብቃቸው ሰው መጀመሪያ ማወቅ ያለበት ሐቅን መጀመሪያ ሲያውቀው ከሐቅ ጋር አብሮ ፈተና አለ። ኢብኑ ቀይም ረሂመሁላህ ኪታባቸው ላይ ኑንያ ላይ እንደሚናገሩት አልሐቁ መንሱሩን ወሙምተሐኑን ፈላ ተዕጀብ ፈሃዲ ሱነቱ ረሕማን ሐቅ የሚባለው ነገር ሲጀመር መንሱሩን አላህ ይረዳዋል። ወሙምተሐኑን ለጊዜው ግን ተፈታኝ ነው። ፈላ ተዕጀብ ተፈተንኩኝ ሐቅ ይዤ እንዴት ያጠቁኛል? ሐቅ ይዤማ ዝም ብለው ነበረ ሊቀበሉኝ የሚገባ እንዴት እንደዚህ ያደርጉኛል እያልክ አትገረም። ሐቅ ይዘህ ብትፈተን ነው። ፈሃዲ ሱነቱ ረሕማኒ ይሄ የአረሕማን ሱና ነው። ሐቅ ይዞ ያልተንገላታ የለም። ሐቅ ይዞ አሁን ቢድዓ ከበሮ ይዘህ ብትመጣና ብታጨበጭብ መስጊዱ ይሞላል። ለቢድዓ ለጭብጨባ ሲሆን ሁሉ ነው ደስ የሚለው። ለጭፈራ ይመጣል ሰው ልታቀራ ስትል ሐዲስ ስትነግረው ተውሂድ ስታስተምረው ነው የሚጠፋው ሰው እንጂ ለጭብጨባማ ለጨፈራ መሬቱ አይበቃውም። ሰው ሲሰበሰብ ማለት ለቁም ነገር አልባ ነገር ሲሆን ከየት መጣ እንዴት መጣ አትለውም። በዳዴ ይመጣል እንኳን የታክሲ ቢያጣ እየተንጓተተ ነው የሚመጣው። ለባጢል ሲሆን ሸይጣን ራሱ ይነደዋል ወደ ባጢሉ ማለት ነው። ሱብሃንአላህ ሐቅ ሲሆን ግን እግት አድርጎ ነው የሚይዘው ሸይጣን። ይህንኑ አወቅኩ የሚለውን ያሰናክለዋል። ከዚህ አይነት ከሐቅ ቦታዎች ላይ እንዲርቅ እንዲሳነፍ፣ ዛሬ ተው ችግር የለውም ዛሬ ተው ዛሬ ዛሬ ተው ዛሬ ናት ምን ችግር አለው? አንድ ቀን ነው ሳብ አንድ ቀን ሲል ሁለተኛ ቀን ይደግምለታል እያለ ሶስተኛ በሳምንት ይመጣል በሳምንት ሳምንት አንዴ እያለ ደግሞ በወር አንዴ በአመትም አይመጣም ሁለተኛው ሶስተኛውን እያለ ማለት ነው። በዚሁ ይዞት ይሄዳል ሸይጣን። አልሙሂም እቺ የሐቅ ነገር ከባድ ናት። አላህ ያደለውን ብቻ ነው ሐቅ ላይ ጽናት የሚሰጠው ለመናገሩም ሐቅን ለመተግበርም ሐቅን ለመናገርም ሐቅን ለመተግበርም ያደለውን ብቻ ነው አላህ የሚያቆመው እንጂ አላህ የፈተነው ብዙን አሳውቆት ብዙ ብዙ ፈተና ላይ ወደቀ። ብዙ ነው ያለው። አልሙሂም ምን አለ እዚህ ቦታ ላይ <clears throat> ለዱንያ ይቀንስብኛል ብሎ ወይ ስልጣን ብሎ ወይ ከሰዎች ጋር ለመተሻሸት ብሎ የመሳሰለ የኩፍር ቃል የሚናገር የኩፍር ተግባር እየተገበረ ሽርክ እያጨበጨበ የዚህ አይነት የሚቀጥል ሰው ከነዚህ የበለጠ ነው የሚከፍረው። ምን ካደረጉት የበለጠ ለቀልድ ብለው ከተናገሩት የበለጠ نعم والآية الثانية ሁለተኛው آية دمو لا تعتذروا قد كفرتم بعد إيمانكم من تلوان تكور بلهيات نبر مجمر ሁለተኛው قوله تعالى الله ما ነው من كفر بالله በአላህ የካደ ሰው من بعد إيمانه ካመነ بهالا فهو هالك فهو خاسر السوء የከሰረ ነው مالت نوزه تفلقه ما سكر إلا من أكره وقلبه مطمئن بالإيمان إلا من أكره يتجدد سو سكر إلى الله قدي بالله يكفر سو كان من أبو حالا بالله يكفر سو هي الله يكتوى خاص إلا من أكره يتجدد سو سكر بملاسو يكفر قلبه ሲያስነግሩት ወይም በተግባሩ ሲያስተገብሩት አስገድደውት በነፍስ መተውበት ወይ ደግሞ ከነፍስ ጋር በማይተናነስ አይነት የስር ቅጣት የስቃይ ቅጣት የዛ አይነት እንግዲህ ካመጡበት ይህንን አላህ አፉ ይለዋል ማለት ነው። ኢላ መን ኡክሪሃ የተገደደ ሰው ሲቀር ወቀልቡሁ ሙጥመኢኑን ቢልኢማን ቀልቡ በኢማን ተሞልቶ በተግባሩና በምላሱ የተገደደ ሰው ሲቀር ليلو يكفر قال يتناغره يتغبره ايه كسروا نو الله من كفر بالله من بعد ايمانه الا من اكره وقلبه مطمئن بالايمان ان عندو شيء لاي تنايلوم ايقدرولتهم ان زوردو فعليهم غضب من ميلون مرسير يقول يا الله قطعه በእነሱ ላይ ይሆናል ያው የከሰሩ ይሆናሉ ናም ኢላ መን ኡክሪሃ የተገደደ ሰው ሲቀር የሚለው መገደድ የሚባለው እስኬት ነው ሲባል እገላሃለሁ ተብሎ ዝም ብሎ ወሬ ሳይሆን በተግባር ሊገደል የተዛተበት ማለት ነው። ይሄ ሰው ከሆነ አቀርበውት ሲዝቱበት የኩፍር ቃል ተናገር ያለበለዚያ እዚህ እንገልሃለን ብለው ሲሉት ምርጫ አለው ይሄ ሰው ምርጫ አለው የኩፍርን ቃል እነሱ የሚሉትን የሚያስብሉትን በግዴታ እያስባሉት ያለውን በጊዜው ተናግሮላቸው ቀልቡ ግን ከኢማን ፍንክች ሳይል ማለት ነው። እነዚህን ሰዎች አስገድደውታል፣ ተገዷል፣ ተናግሮላቸው መዳን ይችላል። ለጊዜው ከሚቀጡት ቅጣትና ከሚያሰቃዩት ስቅየት መዳን ይችላል። ይህንን አላህ ስብሓነሁ ወተዓላ ፈቅዷል ማለት ነው። ለተገደደ ሰው ፈቅዷል። ይሄ አማር ብኑ ያስር በተሰቃየ ጊዜ የወረደ የቁርአን አንቀጽ ነው። አማር ብኑ ያሲርና የእሱ ቤተሰቦች ማለት መጀመሪያ ከሰለሙ ሙስሊሞች ውስጥ ናቸው። መካ ላይ በጣም ለአላህ ሲሉ የተሰቃዩ ናቸው። አማርና ቤተሰቦቹ ያሲርና አሉ ያሲር ተብለው ነው የሚባሉት። አማር እብኑ ያሲር ስለሆነ ማለት ነው። ያሲር ልጅ ነው። እንግዲህ አማርን ይዘውት በጣም ሲያሰቃዩት የነሱን አሊሃ አማልክት ጥራ እያሉ ማለት ነው። እከሌም በል እያሉት ሲያሰቃዩት የኩፍር ቃል ተናግሮ ነበር። በኋላ ሰሓቦቹ ከበዳቸው። ምንም ብትሰቃይ እንደው በዛችው ላይ መሞት ነው እንጂ የኩፍር ቃል እነሱ የሚፈልጉትን ከቀልቡ እኮ አልከፈረም ሰውየው በአላህ ነው ያመነው ሙስሊም ነው ምንም ቀልቡ ላይ ምንም አይነት ጥርጣር የለውም ምንም የተቀየረው ነገር የለም ግን ያንን መጥራት እንግዲህ የህይወቱ አማራጭ ሆኖ አገኘ ማለት ነው ያው ሲያሰቃዩት የዚህ ጊዜ ያንን ሲጠራላቸው አተረፉ ያው ተዉት በኋላ አላህ ይህንን የቁርአን አንቀጽ አወረደ من كفر بالله من بعد إيمانه ከእምነቱ በኋላ በአላህ የሚክድ ሰው ይሄ የጠፋ ነው። በቃ የአላህ ቁጣ የወረደበት ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን የተገደደ ሰው ሲቀር ቀልቡ በኢማን ላይ የረጋ ሆኖ እነ አማርን የመሰለ ማለት እነዚህ ተገደው ነው ሊገሏቸው ነው። ስለዚህ ይህንን ምርጫ መጠቀም ይችላል። አይ ይግደለኝ እንጂ ደግሞ የኩፍር ቃል ለምላሴም ቢሆን ተናግሬ እሱን አላስደስተውም ብሎ ደግሞ በሰበር ታግሶ የሚሞት ከሆነ ይሄ ደግሞ ቢላል ያደረገው ይሄንን ነው። እየቀጡት ምን ይላል? እያሰቃዩት አሐዱን አሐድ አንድዬ ብቻ አላህን ብቻ እንጂ ሌላን አንጠራ ግደለኝ እያለ ማለት ነው። እዛው ላይ ጸንቷል። እንደዚህም ሆኖ ሰውየው ጀግና ከሆነ መብቱ ነው። ሁለቱም አማራጭ አለ ማለት ሁለቱም አማራጭ አለው። ተገዶ በነፍስ ያስገደዱት ሰው ቀልቡን ውስጡን ሳይቀይር ይሄ ዝም ብሎ በየምናምኑ ዱንያ ለማፈስና ለመልከስከስ ከካፊሮች ለመመሳሰል ብሎ ተገደድ ነው እኛ ምናምን ይሄን ተዋው። ይህ ሳይገደድ አንድ ልምጭ ሳይደርስበት አንድ ግልምጫ ሳይደርስበት ነው እንደዚህ የሚያወራው። እንዲህ አይደለም። ይሄ ሳይሆን ስቃይ ላይ ያለውን ነው እኛ እያወራን ያለው። ስቃይ ላይ ያለውን ስቃይ ላይ ያለውን በዛ አይነት ካስገደዱት እንግዲህ መቼም ስቃይ ላይ ሰው መገደድ የሚባለውን ሲያዝ ያውቀዋል። የዛ ጊዜ የዛ ጊዜ ነው የሚጠቀመው ማለት ነው። አማ ዝም ብሎ በሰላም ሀገር ላይ ተገደድ ነው ምናምን የሚለው ይሄ ወደን ነው ቢል ጥሩ ነው። ተገደድ ነው የሚለውን አማርኛ ትቶ ወደን ነው ብሎ ቢል ደህና ነው ማለት ነው። አማርኛው ጠፍቶበት ማለት እንጂ ተገደድ ነው የሚባለው በዚህ አይነት ሀገር ሰላም በሆነበት የፈለከውን ነገር ማስተናገድ ትችላለህ። እንኳን አይደለም ያንተ መብት ይቀርና ድንጋይ የሚያመልከው መብት ተሰጥቶት በዚህ ባለበት የራስህን ሃይማኖት ቀና ብለህ ኮርተ ሃይማኖትህን ይዘህ የማትሄድ ከሆነ የማን ችግር ነው? የራሱ የሙስሊሙ ችግር ነው። ለዚህ ጊዜ ይህ ሲባል ተጽዕኖዎች የሉም ማለት አይደለም። ግን እኛ ከማንም በላይ ተጽዕኖ እያሳደረብን ያለው የራሳችን ነፍስ ናት። እነ ነፍስ ለአማረቱ ቢሱ አላህ ያዘነለት ሲቀር ነፍስ በመጥፎ ነገር ላይ አዛዥ ናት። ናም አላህ እንግዲህ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ሼኹ ልእስላም ኢብኑ ተይሚያ ረሒመሁላህ ብዙ ታስረዋል አይደለም ምንድን ነው የሚሉት ግን አልአሲሩ መን አሰረሁ ሀዋ የታሰረ ማለት በስሜቱ እስር ቤት የታሰረ ነው ከዚህ በላይ እስር ቤት የለም ሰውየው እዚህ እስር ቤት ውስጥ ካለ እዚህ ሀዋ የሚባለው እስር ቤት ውስጥ ካለ የትኛውም ነፃ ሀገር ተብሎ በቃ በነፃነት እንደፈለክ ዲንህን አንቀሳቀስ ኡኡ ቢባልበት ከየት ይመጣል? እሱ ሌላ እስር ቤት ውስጥ ነው ያለው። ሀዋ የሚባለው ስሜቱ የሚባለው ነገር ኮልትሞ ነው የያዘው ማለት ነው። አልሙሂም ይሄ ትልቅ እስር ቤት ነው። ከእስር ቤት ውስጥ ነው ሰው ያለው ማለት ነው። በከባድ እስር ቤት ውስጥ ነው ያለው እንጂ የፈለገ ያክል ተጽዕኖዎች ቢበዙ ሰውየው ጠንካራ ከሆነ ይወጣዋል ብሎ አልፎ ተርፎ እዚህ ላይ ቢደርስ አላህ አማራጭ ሰጥቶታል። እዚህ የሚገደድበት የመጨረሻ ደረጃ ቢደርስ ይሄን አማራጭ አላህ ሰጥቶታል። ولكن አለ ነገር ግን አለ አላህ መን ሸራሐ ቢልኩፍሪ ሰድረን ማስገደድ በሱ ላይ ባልደረሰበት ሁኔታ ለሞት ሳይጋበዝ ወይም በጣም ብዙ የሆኑ በላዎች ለሞት የሚያዳርሱ ምናልባትም ህይወቱን የሚጨርስ የሆነ ፍርድ አንዳንድ ቦታ ላይ ያው እንደምታዩት ማለት ነው። ዛሊሞች የሚሰሩት ስራ ያው የታወቀ ነው አይደል በየእስር ቤቱ ይሄ ይህንን ሰውየው ካሳዩትና እነሱ የሚሉትን አምኖላቸው ለጊዜው ቢሸውዳቸው እሱ ልቡን ያውቃል፣ ያመነበትን አምኗል። ወላኪን ያኛው እንግዲህ ያኛው ምን ብለናል ናም ኢላ መን ክሪሃ ወቀልቡ ሙጥመኢኑን ቢልኢማን የሚለው ጋር ያለው ይሄ እንግዲህ ምንም የለውም ማለት ነገር ግን አለ መን ሸራሐ ቢልኩፍሪ ሰደራን መን ሸራሐ የከፈተ ሰው ቢልኩፍሪ በኩፍር ሰድረን ደረቱን የከፈተ ሰው ማለት ልቡን ልቡን ለኩፍር የከፈተ ሰው የተገደደው ተገዶ ነው ያኛው ምሬዋለሁ አዎ ግን ሳይገደድ ሳይገደድ ወይ ደግሞ ተገደድኩ በማለት የታባቱ ብሎ እስከ መጨረሻ ለኩፍሩ ምን አደረገ? ልቡን ሰጠ። በቃ እንደዚህማ እስልምናን ይዘንማ እንደዚህ እየተሰቃየን እስከ መቼ? አረ ይቅር አለና ገባበት ማለት ነው። ሙሉ ለሙሉ እነሱን ሆኖ ሊኖር በቃ ተወው፣ ከልቡ እስልምናን ተወ። ሸራሐ ቢልኩፍሪ ሰድራ በክህደት ወይም ለክህደት ልቡን ምን አደረገ? ከፈተ። የቅድሙ እኮ ልቡን ዘግቶ ነው አይደለም እንዴ? ልቡን ዘግቶ ኢማን ላይ ልቡን አርግቶ እነሱ የሚፈልጉትን ሲያሰቃዩ ተናግሯል። ይሄኛው ግን መንሸራሐ ቢልኩፍሪ ሰድራን በኩፍር ደረቱን ክፍት ያደረገ ፈዓለይህም እንዲህ አሉት? غضب من الله كالله فعليهم بالنسولي غضب من الله كالله يهناك طاء اللباتشو بالنسولي وردال ولهم عذاب عظيم للنسو كبار هنا تلك طاء اللاتشو الى العظيم طعم تلك هنا كبار قطاء اللاتشو ذلك هي إيه لمن هنا بتلوين قطاته هي إيه ذلك الميل وعذاب በሚል ተፈስሯል። ዛሊከ ቅጣቱ ለምን ሆነ ከተባለ ቢአነሁ ሙስተሐቡ ልሐያት ዱንያ ዐለ ልአኺራ እነሱ የዱንያን ህይወት ከአኸራ ህይወት ስለመረጡ ነው። የዱንያ ህይወት ከአኸራ ላይ የሚመረጥ አይደለም። እነዚህ ግን ሁለት አማራጭ ሲቀርብላቸው ምን ይሻለኛል ብለው ፊታቸውን አዞሩ ማለት ነው። ምንም በቃ ቢሆን ያው እንደሚከፍሩት ሰዎች ትሰሙ አይደለም ግማሹ ጴንጤ ሆናል። ምንድን ነው ተብሎ ሲባል ከአንዳንዶቹ እንደሰማ ነው ማለት ነው። ምንድን ነው የሙስሊም ልጅ አይደለህ ለምን ከፈርክ ተብሎ ሲባል እኛ እስልምና ውስጥ ባለን ጊዜ ያው እስልምና ሀቅ መሆኑን ብናቀም ዘመዶቻችን እንዳለ ሙስሊሞች ናቸው፣ አይረዱንም። ስለዚህ እነዚህ ደግሞ ማንም የማያውቀን ከሌላ ሚሽነሪ መጥቶ የሚረዳን ከሆነ በቃ የሚረዳንን ነው የምንከተለው። ይሄ ማለት አኽራ አለ ዱንያ አለ እየነገረህ እኮ ነው። አኽራ አለ ዱንያ አለ። በቃ እኛ ስናየው ተመቸን ዱንያው እያለ ነው እኮ ያለው። አኽራውን ተው ነው እንደዚህ እኮ ነው እያወራ ያለው። ሰው ቤተሰቡ አዛብ ያደርገው እስልምና ነው አዛብ ያደረገው ቤተሰቡ ቢያኮርፈው ቤተሰቡ ቢተወው ቢጥለው እስልምና ጣል ብሎት ነበረ? ቤተሰብህን ቀጥል፣ ቤተሰብህን እርዳ እያለው አልነበረም? እስልምና እስልምናን የተወው አይደለም ያ ሰው። ስለዚህ ይህ ሰው እስልምናን አይከተልም። እስልምናን ቢከተል ኖሮ እኔን ይረዳኝ ነበረ ብሎ እንደ መጠናከር እሱ ይጠናገራል። ጭራሽ እስልምናውን እንደመያዝ እስልምናውን ለቆ የኩፍር ጣቢያ ውስጥ ገብቶ ያንቦጫርቃል። ይህም ሳን ሰው ደግሞ ገና ሰበብ ይደረድራል ማለት ነው። እነከሌ እነከሌ ይላል። አዛብ ጀሀነም ውስጥ ሲገባ እነከሌ እነከሌ የሚሉት በሱ ቦታ ይቀጡለት ይመስለዋል ወይስ ስንዴ ያደሉት ጀነት የሚያድሉት ይመስለዋል? አኸራ ላይ እዚህ ከዱንያ ላይ እንዳይርበው ብሎ ምናልባት ርቦት ከሆነ ደርሰውለት ከሆነ አኽራ ላይ ያንን ዘቁም በሚበላ ጊዜ አይ ዘቁም አትበላም ከጀነት ፍራፍሬ ትበላለህ ብለው ያመጡለታል። ይህን አያስተውልም ነበር ሙስሊም ከሆነ። አልሙሂም ይሄ ምንም አይነት ዑዝር ለተውሂድ የለም። ለተውሂድ ምንም አይነት ዑዝር የለው። ሰውየው ቢቸገር ምን ቢል አብዛኛው ጊዜ እንደምናየው አብዛኛው ጊዜ አንዳንድ ጊዜ ሰው በጣም ሊቸገር ይችላል። አብዛኛው ጊዜ ግን የሌላ ጭማሪ የመፈለግ ነው ጭራሽ ሰውን እያከፈረ ያለው ማለት በጣም ያጅቦ ይሄ ነው። ጭማሪ የመፈለግ የማግበስበስ ማለት ነው። ዱንያን በቃ ከዱንያ ሰዎች ጋር እነ ዘና ብለው እየኖሩ ነው። በቃ እኔም እንደነሱ ይሄ ነው። አላሁ አክበር። መቼም የዱንያን አዳር መሆኗን ቢያቅ ኖሮ እንደዚህ አያደርግም ነበረ። ስንት ዓመት ሊኖር ይመስለዋል? ይህንን ሃይማኖቱን ሽጦ ሲወጣ ማለት ነው። ይህ ነው። ይህ እንግዲህ ዛሬ ላይ የምታዩት ነው በተደጋጋሚ በሽርኩ ዙሪያ ላይ ያሉ ሰዎችም ልክ እንደዚህ ሆናቸው አህባሽ ሲመጣ ስንቱ ሰው ነው የተከረበተው፣ ለአህባሽ ያጨበጨበው? ስንት ሰው ስንት ሰው ዱንያ ያገኛለሁ ብሎ ነው የሄደው እነሱ ጋር እንጂ ዲን እንደሌላቸው ሰዎችን ያውቃል። ሙስሊም እያስጨፈጨፈ ሙስሊም ይሆናል አንድ ሰው የእስልምና ተልእኮ ይይዛል ብሎ ያስብ ነበረ። እንደው ሌላው ቁርአንና ሐዲሱን ባይቀራው ዝም ብሎ በጃህል ቢያስበው በፌዴራል እያስረገጠ ኩላሊት በሚያፈርጥ በሆነ ጫማ ሲያስረግጠው የዛ ጊዜ ሙስሊሙን ይሄ ትክክለኛውን እስልምና ለማስፋፋት ነው ብሎ ይገምታል አቅሉ እንኳን አይደለም እውቀት ያለው ሰው ይቀርና አልሙሂም እቺ ዱንያ ስትመጣ ደንያ ይዞ ይመጣል ራሱ ውርደት ይዞ ይመጣል ከጎን በኩል አቅል ለሌለው ሰው ብዙ ውርደት ይዛ ትመጣለች። ኢማንና አቅልን አላህ ለሰጠው ሰው ብቻ ነው። አላህ የሚያተርፈው ይህንን ኢማን ያለው ሰው አላህን የሚፈራ ሰው ምን ነው ይላል። እንደው ባልጠፋ ነገር እዚህ ውስጥ ገብቼ። አቅል ያለው ሰው አቅሉ ያዘገንነዋል፣ እንደዚህ ያለውን ነገር ማለት ነው። ግን አቅል የሌለው ሰው አቅሉ የተሸፈነ ህምር ሆኖበታል እኮ በቃ ዞሮበታል። ዱንያ ጥማት ማለት ነው። ሙስሊሙን አስገደለ፣ አስጨፈጨፈ፣ አሳሰረ፣ ምን አገባው እሱ ብቻ ኪሱን ይሙላ እንጂ። ይህንን እያደረገ እንግዲህ ይህንን ያደርጋል። ያው መጨረሻ ዓቂባው በዱንያም በአኸራም ውርደት ነው። ዛሬ የሚገቡበት አተዋል። የዛ ጊዜ አሁን አህባሽን ያጨበጨቡት ዛሬ አንዳንድ ቦታ እፍር ነው ያሉት። ባለፈው አንድ ቦታ ስብሰባ ነበር ወደዚህ መግቢያ አተው ይጠሩ ኺዚ ፊ ዱንያ ወልአኺራ ዛሬም ተዋረዱ ያው ሲያጨበጭቡለት የሆነ እርታሃል በቃ ውርደት ነው ዛሬም እንደዚህ ነው ለባጢል ሳይሆን ማጨብጨብ ያለበት አንድ ሰው ከሐቅ ጎን ነው መቆም ያለበት ሐቅ ከሆነ ሁል ጊዜ ሐቅ ነው ማንም መጣ ማንም ሄደ ሐቅ ሐቅ ነው እስከ ቀብር እስከ ቅያማ የሚጠቅመው ሐቅ ነው ባጢል ከሆነ ግን ዛሬ ለፖለቲካ ብሎ ለምን ብሎ ለዱንያው ብሎ ለስልጣኑ ብሎ እሱ ይገለባበጣል። ዱንያ ይመጣል ይሄዳል። ፖለቲካ ይመጣል ይሄዳል። አንዱ ይመጣል፣ አንዱ ከኋላ ተከትሎ ይመጣል። ዛሬ ተሳካለት የሚባለው ነገ ደግሞ ይፈርሽበታል ይሄ ይፎርሽበትና ደግሞ ሌላ ይመጣል። ከሐቅ ጋር የቆመ ሰው ሁሉ ጊዜ ሐቁን ሊያዝ ናም ፈለም ያዕዙር ላሁ አላህ ዑዝር አልሰጠም ሚን ሃኡላ ከእነዚህ አይነት ሰዎች ያው ከሚከፍሩት ማለት ነው የኩፍር ቃል ከሚናገሩት ኢላ መን ኡክሪሃ የተገደደን እንጂ ስለዚህ ይኸው ሽርክ እየሰራ እያሰራ እያወቀ ሰውየው ሽርክ ይሰራል ያሰራል ከዛ እኛ ምን ኑሮ ሆኖብን ነው እንጂ እኮ ይሄን ሽርክ መሆኑን አላጣነውም ይሄ ቀብር መፍረስ ነበረበት እኮ ከአላህ ውጭ እኮ ነው እየተመለከ ያለው ይላል እኛ ግድ ሆኖብን ነው እኮ ምንድን ነው ግድ ያደረገበት ማን ያስገደደው دنيا لما يوفرون فلم يعذر الله الله عذر الستم من هؤلاء كنزي شرك كمي تقبرو سوج شرك كمي ناقرو سوج من هؤلاء ملوهين إلا من أكره يتجدد ننجي مع كون قلبه مطمئنا بالإيمان لبو بإيمان يتمولى هنا يتجدد سو نعم بمجدد مكنيات آه. የኩፍር ቃል የተናገረ በኩፍር ስራ የሰራ ለጊዜው ይህንም ብቻ ነው አላህ ዑዝር የሚሰጠው እንደ አማር ብኑ ያስር ያለው ማለት ነው ሊገሉት ብለው ይዘውት እንገላሃለን ሰይፈ መዘው ይህንን ጠራሉት ጠራላቸው የእነሱን ጌታቸውን ማን ነው የሚያመልኩትን ነገር ማለት ነው አምላካቸውን የዚህ ጊዜ ለቀቁት እሱ እስልምናውን ወደዛ ሄዶ እንግዲህ تملسوا ودسل منه الله أترفو تالبا أترفو بهوتو كان لقنا تملسوا لأسلم منه إلى فالمال عنده يتقدد سو قال هنا بستقر للا عزر يسطى والله لما أنم عزر يسطى إلا وأما غير هذا تزي سوجي فقد كفر بعد إيمانه كان من أبوها لا كدوال ሰዋኡን ያው ነው። ፈዓለሁ ኸውፈን ለፍራቻ ብሎ ቢሰራውም ለፍራቻ የሚለው እዚህ ጋር ግዴታ ድረስ ማስገደድ ድረስ ያልደረሰ ፍራቻ ዝም ብሎ ኧረ እንደዚህ ብንሆንስ ይላል። ዝም ብሎ ማለት ምንም ሳይመጣ ኸውፍ የሚለው እንደዚህ ያለ ወይ ደግሞ ኸውፍ የሚለው ቅድም እንዳልነው ኸውፍ ምን ዱንያ የዱንያ መቀነስ ይጓደልብናል እንደዚህ እንደዚህ በሚል ማለት ነው። እንዲህ ያለው ሰው ያው እንደ ተናገረው የኩፍር ቃል ከተናገረ ካፍር ነው የሚሆነው። የኩፍር ተግባር የሚተገብር ከሆነ ያው ካፍር ነው የሚሆነው። አው ሙዳራት አው ሙዳራተን ወይ ለሙዳራት ብሎ ለመተሻሸት ብሎ አው ምን ይላል መሸሐተን ይላል አው መሸሐተን ወይ ደግሞ ሹሕ ይዞት በጣም ሰስቶ ለምኑ ቢወጠኒሂ ለሀገሩ ሰስቶ ሀገር እንዴት ሀገር ይንለቃሉ ብሎ ማለት ነው። የኩፍር ቃል ሲያናግ የኩፍር ቃል እየተናገረ የኩፍር ተግባር እየተገበረ ይቀመጣል። ይሄም እንደዚህ ዑዝር የለውም። ከሀገር ለምን እለቃለሁ ብሎ መሆን የለበትም አሉ። ለጊዜው ሲገደድ ብቻ ገለሃለሁ ብሎ ሲሉት ነው እንጂ አላህ ዑዝር የሰጠው እዛው መቀመጥ የለበትም። የኩፍር ቃል የሚያስነግሩት ከሆነ መተውን ያለበት ሀገሩን ትቶ ይሄድ። ከሀገሩ በላይ ምን ስላለው? ሃይማኖት አለው። ሰው ከሀገሩ በላይ ምን አለ ከተባለ ሃይማኖቱ አለ። ይህም አውቃለን። ከሀገር በላይ ባይሆንባቸው ኑሮ ሃይማኖታቸው ነቢ መሐመድ ዓለይሂ ሰላቱ ወሰላም መካን ለቀው አይሄዱም ነበር። ዞር እያሉ መካን እያዩ አንዳንዶቹ ሰሓቦች ነቢዩም ዓለይሂ ሰላቱ ወሰላም አንቲ لأحب البلاد إلي ለውላ أن قومك أخرجوني ما خرجت እኔ ወደ አንቺ ማን ነው አንቺ ከሀገር ሁላ ከመንደር ሁሉ በጣም የምወድሽ ሀገሬ ነሽ። ነገር ግን ህዝቦችሽ አስወጥተውኛል። ባያስወጡኝ ኖሮ አልወጣም ነበረ። ግን ዲን ቀይሬ አልቀመጥም ሀገሬ ላይ ነው። ሰውየው ሀገሩ ላይ ዲን መተግበር ካልቻለ ሂጅራም አድርጎ ቢሆን ዲኑን መተግበር መቻል አለበት እስልምናውን መያዝ አለበት ሀገሩን ለቆም ቢሆን ሰሓቦቹ እንዳደረጉት ማለት ስለዚህ መሻሐተን ቢወጠን ይህ እዛው ሀገሩን ለሀገሩ ስስት ብሎ የኩፍር ቃል መናገር የለበትም የኩፍር ተግባር መተግበር የለበትም ሀገሩንም ቢሆን ትቶ ነው መሄድ ያለበት ማለት ነው አው አህሊሂ ቢወጠኒህ እንዳለው አው አህሊሂ ወይም ደግሞ ለቤተሰቦቹ ብሎ እኔ ሐቅ መሆኑን አውቃለሁ ግን ቤተሰቦቼ ካፊር ስለሆኑ ሙሽሪክ ስለሆኑ ብሎ ለቤተሰቦቹ ብሎ ኩፍር ቃል መናገር የለበትም። የኩፍር ቃል የኩፍር ስራ መስራት የለበትም። ቤተሰቡንም ቢሆን መተው ነው ያለበት። ስንቱ ሰሓባ ቤተሰቡን ትቶ አይደለም ልክ እንደዚህ ነው ማድረግ ያለበት ማለት ነው። አው አሺረቲሂ ወይም ለቅርብ ዘመዶቹ ብሎ ለዘመድ ብሎ ሐቁን መተው የለበትም። አው ማሊፊ ወይ ለገንዘቡ ብሎ ለገንዘቡ ሰስቶ ይሄ ሁሉ ገንዘብ አሁን ቢያወድሙብኝስ እኔ ከሰለምኩኝ ይላል አይደለም አንድ ሰው ወይም ደግሞ ቢያርቁኝና ስራዬ ቢበላሽስ ሽርክ ላይ ይሆናል፣ ኩፍር ላይ ይሆናል። ሰውየው ሐቁን አወቀ። አላህ ዑዝር አይሰጠውም። የቅያማ ቀን እዛው እሳት ውስጥ ዘውታሪ ነው የሚሆነው ማለት ነው። አላህ ይጠብቀንና ከዚህ አይነት ውርደት በጣም ነው የሚከብደው። ይሄ በራስ ላይ ሲመጣ ነው። ይሄ አማራጭህን ያዝ ተብሎ ሲባል ነው ሰው ፈተና ላይ የሚወድቀው ማለት ነው። ወይ እኔ ምረጥ ይላል አላህ፣ ወይ ደግሞ ጥቅማ ጥቅምህን ምረጥ ያለ ጊዜ ፈተና ነው የሚሆነው። አው ፊዕሊሂ ምንድን ያለው አው ፈዓለሁ ወደ እንትን እየሄደ ነው። አው ፈዓለሁ ዓላ ወጅህ ልበዛሒ ወይ ደግሞ የኩፍርን ቃል ተናገረው ወይም የኩፍር ተግባር ተገበረ አላ ወጅሂል መዛህ በቀልድ መልኩ ይሄ ዑዝር የለውም ይላል። እንግዲህ ዑዝር ያለው ማን ነው እያለ ነው? ብቸኛ ሙክራ የተገደደ ሰው የተገደደው ሰው ብቻ እንጂ ከተገደደው ሰው ውጭ ያሉ ዱንያ ይቀንስብኛል ብሎ በመፍራት ከስልጣን እባረራለሁ፣ ከእንትን እንዴት ከሀገሩ እንዴት እኖራለሁ ወይ ደግሞ እዚሁ ሀገር ላይ ለመኖር ካለው ጉጉት ከቤተሰቡን ላለማጣት ካለው ጉጉት ከዘመዶቹ ጋር ያለውን ትስስር ምናምን ላለማጣት ከገንዘቡ እንዳያፈናቅሉት ወይም ገንዘቡን እንዳይቀንሱበት ምናምን ምንም ይሄ ነገር ዑዝር አይደለም። ይሄ የዱንያው ጣጣ ማለት ከአላህ ዘንድ ሐቅን ለመተው ይሄ ዑዝር አይሆንም። የተውን ትቶ የከፈለውን መስዋዕትነት ከፍሎ ሐቁን መያዝ ተውሂዱን ማስጠበቅ ይሄ ነው ከሱ የሚጠበቀው ማለት አው ፈዐለሁ ወይም ደግሞ አደረገው አላ ወጅል መዛህ በቀልድ መልኩ ይህንን የኩፍር ቃልም ካደረገ ዑዝር የለውም። እየቀለድክ ነው አብሽር በቃ አይባልም ከአላህ ዘንድ ዑዝር የለውም ሰውየው። በቀልድ መልኩ የኩፍር ቃል መናገር አይቻልም። ይሄ እንግዲህ በከሌ በከሌ እያሉ የሚምሉ አሉ። የእኛም የሙስሊም ልጆች አሁን ገብርኤልን ይላል ከካፊር ልጅ ጋር አብሮ ማለት ነው ቁጭ ብሎ። ይሄ እንግዲህ ለቀልዱ ይሆናል አንዳንዱ እንደዚህ የሚለው ዞሮ ዞሮ ይሄ አይቻልም በሸርዕ በኩል ማለት ነው። በጣም የተከለከለ ነው። አው ሊገይሪ ዛሊከ ወይም ከዚህ ውጪ ላሉ ነገሮችም ሚነል አግራዲ ከዓላማዎች አይቻልም የኩፍር ቃል መናገር ኢለል ሙክራህ የተገደደ ሰው ሲቀር የተገደደ ሰው ሲቀር የተገደደውን ብቻ ነው አላህ ዑዝር የሰጠው የሱን ዑዝር ብቻ ነው አላህ የሚቀበለው አይ نعم ሙአሊፍ ረሒመሁላህ ከዛ በኋላ የሚያነሱት ምንድን ነው ይህንን የቁርአን አንቀጽ በደንብ አድርገው ካስረዱም በኋላ فالآية تدل على هذا من جهتين فالآية እቺ አያ ስለ ኢላ መን ኡክሪሃ ብላ ስለ መገደድ ያነሳችዋ ተዱሉ ዐላ ሃዛ ሚን ጅሀተይን ሌላ ዑዝር እንደሌለ ከሁለት አቅጣጫ ነው የምታስረዳው ይላል። ከመገደድ ውጪ ሌላ አማራጭ ሌላ ዑዝር ተብሎ የሚባል ሌላ ነገር የለም። ፈለም የስተስኒ ላሁ ተዓላ አልኡላ የመጀመሪያው ቀውሉሁ ማለቱ ነው። ኢላ መን ኡክሪሃ የተገደደ ሰው ሲቀር ብሎ አላህ ማለቱ ነው። ፈለም የስተስኒ ላሁ ተዓላ من كفر بالله بعد إيمانه بلو سي عند بتشا إلا من أكره يمي لو ننجي ألن يتجدد سو سكر نو ننجي ألو ليلا يتقسو ليلا عزره فلم يستثن الله تعالى الله ألن التلمكو إلا المكره يتجدد وننجي ومعلوم يتوقع أن الإنسان لا يكرهه አንድ ሰው አይገደድም ቢያስገድዱት አስገዳጅ ቢያስገድደው ኢላ ዐለል ከላሚ አውል ፊዕል በንግግር ወይ በተግባር ላይ እንጂ አያስገድደው የሆነ ሰው ይህን የኩፍር ቃል ተናገር ብሎ አንድን ሙስሊም ቢያስገድደው መሳሪያ በሱ ላይ ቢመዝበትና ይህን የኩፍር ቃል ተናገር ያለበለዛ እገላሃለሁ ብሎ መሳሪያውን በሱ ላይ ቢያነሳበት ሊያስገድደው የሚችለው ወይ ተናገር ብሎ ንግግር ነው ወይ ለእኔ ስጁድ አድርግልኝ ሩኩ አድርግልኝ ብሎ ወይ የሆነ ምስል አምጥቶ ለዚህ ምስል ሩኩ አድርግ ስጁድ አድርግ ብሎ ወይ ተግባርን ነው የሚያስገድደው ወይ ደግሞ ምን ነው ንግግርን ነው ከላምን ነው የሚያስገድደው እንጂ ቀልቡን ማስገደድ ይችላል ቀልቡን እኮ ማስገደድ አይችልም ለምን አይታይማ አዎ ቀይረሃል አይደለ ብሎ እንኳ ቢለው አዎ ሳይቀይር ምኑን ያስገድደው አሁን አዎ ሲል ምላሱን ነው አሁንም ንግግሩ ላይ ነው እንጂ እያስገድደው ያለው ቀልብን ማስገደድ አይቻልም ቀልብን ማስገደድ አይቻልም ስለማይታይ ማለት ቀልብን ማየት ስለማይቻል ስለዚህ አላህ ስብሓንሁ ወተዓላ ለተገደደ ሰው ይኸውን ለነ አማር ለተገደዱ ሰዎች ምንና የፈቀደላቸው በንግግራቸው ከሙሽኮቹ ጋር ባስገደዷቸው ጊዜ ለሞት አይነት ደረጃ ሲያደርሷቸው የኩፍር ቃል ተናግረው ህይወታቸውን እንዲያተርፉ አላህ እንግዲህ ፈቅዶላቸው ይሄ እንግዲህ በምን ላይ የተገደደ ማለት ነው? ከላም ላይ ሱጁድም ቢያደርግ ሩኩዕም ቢያደርግ ከአላህ ውጭ ተገዶ ሰውየው ቀልቡ ከኢማን ካልተነቃነቀ አላህ ስብሓን ወተዓላ አፉ ይለዋል። ምንም የለበትም ሰውየ ለምን? ከቁጥጥሩ ውጭ ነው፣ ከአቅሙ በላይ ሆኗል። ለዚህ ማለት አላህ ዑዝር ሰጥቶታል። ወአማ ዓቂደቱል ቀልብ የቀልብን እምነት በተመለከተ ግን ፈላ ዩክረሁ ዓለይሃ አሐድ ማንም የሚገደድበት የለም። ለምን? ማንም ቀልብ ላይ ማስገደድ አይችልማ፣ አይቻልም። ራሱ ቀልብን ማስገደድ አይቻልም። የሆነ ሰው ቀደም እንዳለው። ቀልብህን ቀይር ብሎ ቢያስገድደው አንድ ሙስሊም ቀይር ያለው ይለዋል አይደል? ቀይር ያለው ማለቱ ተቀይሯል ማለትን ውስጡ ያለውን እንግዲህ ሰውየው ነው የሚያውቀው ማለት ነው። ስለዚህ ቀልብን ማስገደድ ስለማይቻል አቂደተል ቀልቡን እዛው ይዞ በከላሙ ነው እንግዲህ የኩፍር ቃል መናገር የሚበቃለት በዚህ ሐለት እያለ ስለዚህ ኢላ መን ኡክሪሀ ሲል አቂደቱል ቀልብን አይመለከትም ማለት ነው። ሰውየው ሙሉ ለሙሉ እኛ ያው ተገደን ነው ብሎ ሲያስገድዱት ቀልቡን ጭምር ቢቀይር ከፍሯል ነው ከአላህ ዘንድ ያለው ሁክም። ለምን አላህም ስለሚል ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑም ቢልኢማን ወሳንየቱ ሁለተኛው በዚህ አያ ላነሳ ነው ነጥብ ማስረጃ የሚሆነው ይላሉ ቀውሉሁ ተዓላ አላህ ማለቱ ነው ذلك بأنهم استحبوا الحياة الدنيا على الآخرة ذلك يهمك بأنهم النسو بمهناتهم ذلك የሚለው عذاب ይህ የሆነው እያለ ነው ቅጣቱ በእነሱ ላይ የመጣው አዛቡን አዚም ብሎ ነበረ ከባድ ቅጣት እንደሚመጣባቸው ተናግሮ ነበረ የከፈሩ ሰዎች ማለት ولكن من شرح بالكفر صدرا فعليهم غضب من الله ولهم عذاب عظيم ይህንን ብሎ ነበረ ታዲያ ምን አለ ذلك ይህ እኮ አለ አላህ عذابun عظيم በእነሱ ላይ መምጣቱ ቢአነሁ ሙስተሐቡ እነሱ በመውደዳቸው ሰበብ ነው አልሐያት ዱንያ የዱንያ ህይወትን አለል አኺራ አኸራ ላይ የዱንያ ህይወትን በማስበለጣቸው እና በመምረጣቸው ሰበብ ነው እዚህ ላይ ታዲያ ሁለተኛው የሚጠቁመን ይህ አያ በሁለት አቅጣጫ ነው የጠቆመን ብለናል ለምን ነበር ያልኩት ለምን ለምንድን ነው ይሄ አያ በሁለት አቅጣጫ ለዚህ ነገር ጠቆመን እያልኩ ነው ወይም ኪታቡ እያለ ነበር ፈልአየቱ ተድሉ አላ ሃዛ ሚን ጀህተይን ለምን ነበር ያልነው የተገደደ ሰው ሲቀር የተገደደ ሰው ሲቀር ሌላው ሰው ዑዝር እንደሌለ አንደኛ ምን ማለቱ ኢላ መን ኡክሪሃ ብሎ እስቲስና ያደረገው ኢላ መን ኡክሪሃ የሚለውን ብቻ ነው ሁለተኛ ذلك بأنه مستحب الحياة الدنيا على الآخرة የሚለው በግልጽ እየተናገረ ነው ሌላው ሰው ዑዝር እንደሌለው فصرح ግልጽ አደረገ الله تعالى أن هذا الكفر ይህ ኩፍር أو العذاب ወይም ይህ ቅጣት እንግዲህ ሁለት ተፍሲር እንዳለ ለማሳየት ፈልገው ነው ብለዋል እዚህ ጋር أن هذا الكفر የሚለው ወደ ምን ስለተፈሰረ ነው ذلك የምትለዋ ይህ የከፈሩት እኮ بأنهم استحبوا الحياة الدنيا على الآخرة تبلو تفسره يكفرت حياة الدنيا كآخرة لي ثلاث بلتنا يميل تفسير الله ويم دمو ذلك عذابا عظيم بالنص لي ممتاته بأنهم استحبوا الحياة الدنيا على الآخرة ولا تفسير سلاله لما نجم فصرح قلت آل الله أن هذا الكفر يه كفر فاسلمنا موطات والعذاب النام قطعت لم يكن بسبب الاعتقاد باعتقادات سبب ايدل ايهم قدي باعتقادات سبب ايدل من اعتقاد سلاد الرقو منامن ايدل او الجهل ويم دمو سلمنا <clears throat> وقو بلو يالاتشو النقر بعلم اوقاتشو سبب ايدل آه، او البغض للدين ويم دمو دين سلاد الرقو منامن ايدل ايدل ሲያከፍራቸው ምን ብሎ ነው ያከፍ ቢአነሁ ሙስተሐቡ አልሐያት ዱንያ አለል አኺራ ስለዚህ ኢዕቲቃድ ኖሯቸው ላይሆን ይችላል ኩፍሩ ላይ ዱንያም ብለው ሊሆን ይችላል ግማሾቹ የከፈሩት ማለት ነው ወይም ደግሞ አተውት ላይሆን ይችላል ይህን ሐቁን ስላጡት አይደለም አውቀውት ምን አድርገዋል አንዳንዶቹ استحبوا الحياة ዱንያ አለል? አኽራ በጃህል ሰበብ አይደለም ና አዊል በውድ ልዲን ወይም ደግሞ ዲንን በመጥላት ሰበብ አይደለም የአንዳንዶቹ ክፉር ዲኑን ጠልተው አይደለም ይህንን ሐቅ የሆነውን ዲን ጠልተው አይደለም ነገር ግን ይስተሐቡ ልሐያት ዱንያ አለል አኸራ አሁንም እነ ሰዎች ምን አደረጉ ዱንያን ከአኸራ አስበለጡ ብዙ እኮ የሚወዳል አይደል እንዴ? እንደውም አንዳንዱ ምን ይላል ይሄ ቄሶች ላይ ምናምን ብዙ ጊዜ ይገጥማል። ይሄ ሰክረው ሲሄዱ ይጠራና አንዱ ወጣት ወይ ምናምን በርቱ እናንተ ሐቅ ላይ ነው ያላችሁት ምናምን ይላል። ይሄ እኮ ይገጥማል ብዙ ጊዜ። እሱ እኮ ባጥል ላይ እንዳለ እኮ ይቅራር እያደረገልህ ነው እኮ እየነገረህ ነው ምንድነው ታዲያ ሐቁን አውቋል፣ ለምን አልተመለሰም? ለምን እሱ አልተከተለውም? ይኸው አንዳንድ መሻየኽ አሱፍያ አንዳንዶቹ አንዳንድ ሰዎች በግል ሲያናግሯቸው የተውሂድ ሰዎች አይናውቀዋለን በቃ እንግዲህ እናንተ በርቱ ጠንክሩ እሱን ከአነሁ ላ ያዕኒ ስብሓንላህ ይሄ በጣም እንትን ነው እኮ አደጋ ነው እኮ ስለዚህ አንዳንዶቹ ከምን አይደለም ማለት ነው አልበግድ ሊዲንም ይዟቸው አይደለም ይህን ዲኑን ትክክለኛውን ሃይማኖት ትክክለኛውን ተውሂዱን ትክክለኛውን እስልምናውን ጠልተው አይደለም ነገር ግን ዱንያ أو محبة الكفر بسبب الاعتقاد أو الجهل لم يكن ميلو الله لم يكن بسبب الاعتقاد الله ሌላ ነገር እምነት ኖሯቸው ሳይሆን አንዳንዶቹ ይኸው በዱንያ ወይም ደግሞ ሳያውቁ ቀርተው ሳይሆን ለም ብሏል። ለም የኩን እንደማለት ወይም ደግሞ ወለም የኩን ወለም የኩን ቢሰበቢ ማዛ አልቡግድ ልዲን ዲንም ጠልተው አይደለም አንዳንዶቹ አው ደግሞ ለም የኩን ቢሰበቢ መሐበቲል ኩፍር ያንንም ኩፍሩን ወደው አይደለም አንዳንዶቹ ኩፍሩንም አይወዱትም ያሉበትን ግን ያው ዱንያ በዚህ ሰበብ وإنما سببه سبب يكفر بالسبب من دنو أن له في ذلك لذي سو بذي وسط حظا من حظوظ الدنيا حظا فتعلو ويم آه، فانتعلو من حظوظ الدنيا كدنيا እጣዎች فانتاوش وسط ያው ኩፍሩ ላይ ማለት ነው። የሆነ ስራ ይኖረዋል በኩፍሩ አካባቢ ወይ የሆነች ስልጣን ትኖረዋለች እዛ ኩፍር አካባቢ በእሷ ሰበብ ወይ ታውቋል፣ ታዋቂነትን አግኝቷል። ከዛ ሲወጣ ታዋቂነቱን ሊነጠቅ ነው የመሳሰለ ሐظ ሚን ሑظوظ ዱንያ ትኖረውና ፈአተረሁ ዐለ ዲን ያንን ሐظ ሚን ሑظوظ ዱንያ ከዱንያ ጣዎች ፈንታዎች በዲን ላይ አስበለጠው። ይህንን ነው ኩፍር ያለው አላህ ذلك بأنهم استحبوا الحياة الدنيا على الآخرة يملوهن والله سبحانه وتعالى أعلم الله سبحانه وتعالى كمان لم بلتا أواكي السنو وأعز كمان لم يبلت الشنافيون السنو وأكرم كمان لم بلتا تعلق كمان لم بلتا شر أكرم له لتلميزل السنو وصلى الله على نبينا محمد የአላህ ሰላቱን በነቢያችን ሙሐመድ ላይ ያውርድ ወአሊሂ ቤተሰባቸው አል የሚለው ከአትባዕ ጋር ከመጣ ቤተሰብ የሚለን ይይዛል አትባዕ ከሌለ እሱ ራሱ አሊህ የሚለው አትባዒሂ እንደማለት ነው በተከታዮቻቸው ላይ የአላህ ሰላት ይውረድ ወሳሕቢሂ በባልደረባቸውም ላይ እንደዚሁ በሰሓቦቻቸው ላይ ይውረድ ወሰለመ አጅማዒን በሁሉም ላይም አላህ ሰላሙን ያውርድ ይላል። ይሄ እንግዲህ አኽሩል ኪታብ ነው። የዚህ ኪታብ መጨረሻ መደምደሚያ ይህ ነው። እንግዲህ ይህ ኪታብ